نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد فالسلام عليكم ورحمة الله وبركاته ሱረቱ ጋፊር ሱረቱ ፉሲለት ጨርሰን ነበር ያቆም ነው ሱረቱ ጋፊር አውጡ ቁጥር አንድ ጀምረህ ከቁጥር አንድ ጀምረህ እስከ ቁጥር ዘጠኝ ድረስ ከሱረቱ ጋፊር አንብብልን ጀዛኩላህ ከቁጥር አንድ እስከ ቁጥር ዘጠኝ ድረስ ከሱረቱ ጋፊር አንብብልን أعوذ بالله من الشيطان الرجيم بسم الله الرحمن الرحيم حميم تنزيل الكتاب من الله العزيز العليم غافر الذنب وقابل التوب شديد العقاب بالثور لا إله إلا هو إليه المصير ما يجادل في آيات الله إلا الذين كفروا فلا يغرك تقلبهم في البلاد كذبت قبلهم قوم نوح والأحزاب من بعدهم وهمت كل أمة برسولهم ليأخذوه وجادلوا بالباطل ليدحضوا به الحق فأخذتهم فكيف كان عقاب وكذلك حقت كلمة ربك على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 ገፈራ የግፍሩ ገፍረን አለ ጉፍራንን አለ ሁወ ጋፍር እስሙ ፋኢል ይሉታል። ገፈራ ማረ ማለት ነው። ማረ ሸፈነ ገፈራ ይባላል። ሸፈነ ወንጀልን በምህረት ያካተተው አላህ ጋፍር ጋፍር መሀሪ ማለት ነው ገፉርም መሀሪ ነው ገፋርም መሀሪ ነው ገፉር እና ገፋር የሚለው ሲጋ ሙባለጋ ይሉታል አንድ ነገር ድካ የደረሰ መሆኑን መጠቆሚያ ማለት ነው ኸይር ሱረቱ ጋፍር መክያ ነብዩ ሰለላሁ ዐለይሂ ወሰለም ወደ መዲና ከመሰደዳቸው በፊት ከተወረዱት ምዕራፎች መካከል አንዷ ነች ሱረቱ ራፈት ብስሚላህ ራህማን ራሒም በአላህ ስም እጅግ ሩህሩህ እጅግ አዛኝ በሆነው እጀምራለሁ ኸይር እጠይቃለሁ አንድ ገጽ ስጨርስ እጠይቃለሁ። ሁለት አንቀጾችን ቢያንስ እጠይቃለሁ። ባይሆን የምጠይቀውን አንቀጽ እዚህ ላይ ትኩረት አድርጉ እላለሁ። ኢንሻአላህ ሐሚም ይላል። እንደዚህ ነው የሚነበበው። ሐሚም ሐሚም አላሁ አዕለሙ ቢሙራዲህ ቁርአን ውስጥ ከተጠቀሱት ምህጻረ ቃላት መካከል አንዱ ነው። ምህጻረ ቃል በተጠቀሰ ቁጥር ቀጥሎ የምናገኘው ነገር አለ። ያ ምንድን ነው? ይሄን ይሄን ደጋግሜ ጠይቄያለሁ ከዚህ በፊት ምህፃረ ቃል ምህፃረ ቃል ተጠቅሶ ቀጥሎ የምናገኘው ነገር ምንድን ነው? እንዲህ ብዬ ልጠይቅ፣ የሚመልስልኝ እስቲ እጁን ያውጣ። ከዛን ምሳሌ ይሰጠኛል። ምሳሌ እንዴት እንዴት እንዴት ብሎ ሁለት ወይ ሶስት ምሳሌ ምህጻረ ቃል ቁርአን እስከተጠቀሰ ቀጥሎ የሚጠቀስ ነገር አለ። ሁሉንም ኮመን የሚያደርጋቸው ያ ምንድነው? ምሳሌ ያላህ እጅ አውጡት፣ እጅ ቁርአን ላይ ምህጻረ ቃል ከተጠቀሰ ከምህጻረ ቃሉ ቀጥሎ የሆነ ነገር ይጠቀሳል። ያ ነገር ምንድነው? ምሳሌ አቅርቡና እንዴ እንዴ ያላህ እጅ እዛ ላይም ይህን ጥያቄ ሌላ ጊዜ ደግሜ ጠይቀዋለሁ። ለዛሬ ልለፋችሁ። ቁርአን ውስጥ ምህጻረ ቃል ከተጠቀሰ ቀጥሎ ስለ ቁርአን ይጠቀሳል። ምህጻረ ቃል ካለ expect አድርጎ በቃ ስለ ቁርአን ይጠቀሳል። اخر آه سلا قران يتكفل اذ لي حاميم تنزيل الكتاب من الله الى له تنزيل الكتاب تنزيل الكتاب قاف والقران المجيد الف لام ميم ذلك الكتاب لا ريب فيه ذلك الكتاب لا ريب فيه هدى للمتقين حاميم تنزيل من الرحمن الرحيم ያሲን ወልቁርአን አልሐኪም እነኚህን ነገሮች እንደ ምሳሌ አድርጋችሁ ትጠቅሱልኛላችሁ። ስለዚህ ምህጻረ ቃል ካለ የቁርአን ምህጻረ ቃሉ ከቁርአን ተአምራት መካከል ይቆጠራል። ምህጻረ ቃሉ ከቁርአን ተአምራት መካከል ሚሙዕጂዛቲል ቁርአን ይቆጠራል። ቀጥሎ ስለ ቁርአን የሚናገር ነገር ይከተላል። ጣሃ ማ አንዘልና አለይከል ቁርአነ ሊተሽቃ ኸይር ሐሚም አለ አላሁ አዕለሙ ቢሙራዲሂ በዚህ ምን ለማለት እንደተፈለገ አላህ ነው የሚያውቀው። ተንዚሉል ኪታብ ይላል تنزيل الكتاب يمتحف مورد من الله كالله زندنا إلى الله نورده نزل ينزل تنزيلا تنزيل الكتاب الكتاب هو القرآن من الله كالله زندنا العزيز السنافي كهنا العزيز السنافي العليم أوهاد إكهنا ለመጽሐፉ መወረድ አድራሻው ሚነላህ ከአላህ ዘንድ ነው። አልዓዚዚ አሸናፊና አል አልዓሊሚ አዋቂ ከሆነው ከአሸናፊው ከአዋቂው ከአላህ ዘንድ ነው የመጻፉ መወረድ ይላል። አሁን ትኩረት ስጡ፣ ትኩረት ስጡ፣ ትኩረት ስጡ ማለት ምን ማለት እንደሆነ ያው ትረዱኛላችሁ መቼም። ትኩረት ስጡ الكناية غافر الذنب قطلونا يالله تنزيل الكتاب من الله العزيز العليم لنا غافر الذنب غافر الذنب وانجل المهاري كهونو كالازند وقابل التوبي نسهان تقبل كهونو الله زند شديد العقاب كتاتا برتو كهونو الله زند زد أولي يترفات بالتبيت كهونو الله زند يتوردن لا إله إلا لا إله إلا هو السؤنجي أملاك يلم إليه المصير መመለስም መሰብሰብም ወደሱ ኢለይህ المصير መመለስም መሰብሰብም ወደሱ ነው አሁን ደግሞ አለው ቃላት ላይ ትኩረት ስጡ ተንዚሉ الكتاب የመጽሐፉ መወረድ ነዘለ ነዚሉ ተንዚልን ሚን ከአላህ ዘንድ ነው አልዓዚዝ አሸናፊ አልአሊሚ አዋቂ ከሆነው አላህ ዘንድ ነው። ሲፋ ነው ይሄ። ጋፊር ዘንቢ ስንጠይቃችኋለሁ። ጋፊር ዘንቢ ወንጀልን መሀሪ ከሆነው አላህ ዘንድ ነው። አላህ ወንጀልን ይምራል። ወቃቢል ተውቢ ንስሐን ተቀባይ ከሆነው አላህ ዘንድ ከሆነው ከሆነው ከሆነው አላህ ዘንድ ከሆነው አላህ ዘንድ ይደጋገማል። ይሄ ጋፊር ዘንቢ ወንጀልን መሃሪ ከሆነው አላህ ዘንድ ወቃቢል ተውቢ ተውበትን ተቀባይ ከሆነው አላህ ዘንድ ሸዲድ ልዕቃቢ ቅጣተ ብርቱ ከሆነው አላህ ዘንድ ዚ ጳውሊ ጳውል ፈضል ማለት ነው የትሩፋት ባልተቤት ከሆነው የትሩፋት ባልተቤት ከሆነው አላህ ዘንድ የተወረደ ነው ላኢላሃ ኢላሃ ኢላ ሁዋ ከሱ ባሻገር ሌላ አምላክ የለም ኢለይህ ልመሲሩ መመለስም መሰብሰብም ወደሱ ነው ወደ አላህ ما يجادل في آيات الله إلا الذين كفروا فلا يغررك تقلبهم في البلاد ما يجادل اتما نافية نج أفراش نج ما يجادل أي كراكرم የሚከራከር የለም የክህደት መከራከርን የሚከራከር የለም። ጥያቄ ከሆነ የሚጠየቀው እስቲፍሃም ነው የሚባለው። እስተፍሃመሁ ሊረዳ ጠየቀ ነው። ጃደለሁ ተከራከሩ ነው የክህደት ክርክር ነው እዚህ ቦታ ላይ ማ ዩጃዲሉ ፊ አያቲላሂ በአላህ አንቀጾች ውስጥ የክህደት ክርክርን የሚከራከር የለም ኢለ ለዚነ ከፈሩ እነኛ የካዱ ሰዎች እንጂ ፈላ የግሩርከ አይሸንግልህ፣ አያታልህ። ተቀሉቡሁም ፊል ቢላድ በአገሮች ውስጥ መዘዋወራቸው ተቀሉብ መገላበጥ ተቀለበ የተቀለቡ ተቀሉበን በሀገሮች ውስጥ ቢላድ አለ ፊል ቢላድ በሀገሮች አንዴ ወደ የመን አንዴ ወደ ሻም ይሄዱ ስለነበረ ለንግድ ገንዘብ ያለው ነው ወዲያ ወዲህ የሚለው ስለዚህ ሀገሮች ውስጥ መዘዋወራቸው መገላበጣቸው አይሸንግልህ አያታልህ እዚህ ክህደት ሚዛን የለውም ከሃዲ ሚዛን የለውም ሀብታም ቢሆንም ማለት ነው እነ ቃሩን እነ ምሳሌ ናቸው ከዘበት ቀብለሁም ለክህደትን የመጀመሪያዎቹ አይደሉም ቀብለሁም ከነርሱ በፊት ከዘበ ካለ አስተባበለ ቀብለሁም ከእነርሱ በፊት ቀውሙ ኑሕን ቀውሙ ኑሕን የኑህ ህዝቦች አስተባበሉ ይላል። አሁን ቀውም ብሎ ከዘበ ተባለ። ይሄ جمع ሲሆን plural ሲሆን በእንስት ይጠራል። ቃለቲል አዕራቡ ኢዝ ቃለቲል እንዳለው ነው كذبت قبلهم ከነርሱ በፊት አስተባበሉ قوم نوح የኑህ ህዝቦች والأحزاب من بعدهم ከነርሱ በኋላ የመጡትን አሕዛብ ይላል። አሕዛብ ማለት ህዝብ የሚለው የብዙ ቁጥር መጠሪያ ነው። በግዕዝ አሕዛብ ነው። ህዝብ የሚለው plural ኡ አሕዛብ ነው በግዕዝ በአረብኛም አህዛብ ነው። ቢያንስ ሰባ percent የሚያህለው ግዕዝ መሰረቱ አረብኛ ነው ይላሉ የቋንቋ ሊቃውንት። كذبت قبلهم قوم نوح والأحزاب من بعدهم ከእነርሱ በኋላ የመጡትም አሕዛብ አስተባበሉ። وهمت هم ማለት አሰበ ማለት ነው። intent intention ወሐመት ኩሉ ኡመትን ቢረሱልህም እያንዳንዳቸው ህዝቦች ቢረሱልህም ወደ እነሱ በተላኩት መልእክተኞች ወይንም እያንዳንዱ ህዝብ ወደ እነሱ በተላከው ነብይ አሰቡ ሊያኹዙህ ሊጨብጡት ሊይዙት ሊገሉት هذا هو الأخذ ليأخذوه بشر በተንኮል ሊደርሱት በጉዳት ሊደርሱት ሊጨብጡት አሰቡ ወይንም አፉን ሊያስይዙት ሊያሳፍሩት ሊያእኹዙሁ ቢልሙጃደላ ሊያሸንፉት እናም ወጃደሉ ተከራከሩ ቢልባጥል ሲያውቁት ውሸት መሆኑን እያወቁ ወጃደሉ ቢልባጥል ምን ይባላል እና ሚነል በያኒ ለሲሕራ ከንግግርም እንደ ድግምት አለ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ውሸቱን ቀባብተው ዙኹፈል ቀውሊ ጉሩረን ሰዎችን ሊያታልሉበት ሊሸነግሉበት ቃላትን አሰማምረው ቃላታቸውን ሰላልመው ያቀርባሉ። ከዛ በኋላ እውነት ብሏል ሰደቅተ ይባባላሉ። ወጃደሉ ቢልባጢል በውሸት ተከራከሩ ሊዩድሕቡ ብሂል ሐቃ ይዘው በመጡት ውሸት ሊዩድሕቡ አድሓቦ ማለት አንሸራተተ ነው አንሸራተተ ማለት አንድ የሚያንሸራትት የሚያሟልት ቦታ ላይ የሆነ ነገር ሲያንከባልሉት አድሓበሁ ይባላል ሊዩድሕቡ ሐቦ ዩድሕቡ إدحاضاً يطلب عن شراطته عن شراطته ما شراطته مقفاته ليدحضوا به الحق يزوب متوت وشت أونة لقفة تربت لعن شراطته جن عز فكالة سو فأخذتهم يازقوا السو أبد قوة إلى الله بقطع فكيف كان عقاب قطعته عقابين برأسله ፈከይፈ ካነ ዕቃባል ቅጣቴ እንዴት ነበር ታዲያ? አታውቁትም እንዴ? ሲነገር አልሰማችሁም እንዴ? ከባድ ነበር። ፈከይፈ ካነ ዕቃብ ልክ የኑህ ህዝቦች በክህደታቸው እንደተቀጡት ከነሱ በኋላ የመጡትም አህዛብ ጻዶች፣ ሰሙድ፣ አስሐቡ መድየን፣ የሹዓይብ ህዝቦች ሌሎች ሌሎች ወከዛቀት ከሊመቱ ረቢከ አለ الذين كفروا وكذلك ልክ እንዲሁ ሐቀት ተረጋገጠች ከሊመቱ ረቢክ የጌታ ቃል የቅጣት ቃል ማለት ነው ተረጋገጠች አለ الذين كفروا በእነኛ በካዱ ሰዎች ላይ ተረጋገጠች ምን ሊሆኑ አነሁም አስሓቡ ናር እነርሱ የእሳት ጓዶች ናቸው ማለት ነው። አነሁም አስሓቡ ናር እነሱ የእሳት ጓዶች ናቸው የምትለዋ አነሁም እዚህ ላይ አንዴ አነና ኢነ ላይ አነላ አነና ኢነ ለምሳሌ ኢነ መጀመሪያ ሊሆን ይችላል። ኢነ መጀመሪያ ሊሆን ይችላል። መጀመሪያ ቃል ሊሆን ይችላል። አነ ግን መጀመሪያ አይሆንም በአረብኛ። ለምሳሌ ኢነ ሙሐመድን ረሱሉላህ እነሆ ሙሐመድ የአላህ መልእክተኛ ነው ማለት ነው። እመሰክራለሁ ከተባለ ግን አሽሃዱ ኢነ አይባልም። አሽሃዱ አነ ነው የሚባለው። አሽሃዱ አነ ሙሐመድ ረሱሉላህ። ይሄ የአረብኛ ህግ ነው። እነ ረጅላ ለሳድቅ ሰውየው እውነተኛ ነው። እውነተኛ መሆኑን አውቃለሁ ካልን ግን አዕለሙ አነ ረጁለ ለሳድቁን ነው እንጂ የምንለው ከጀርባው የሆነ ነገር ሲመጣ ኢነ ተብሎ አይጀመርም። ስለዚህ ወከዛሊከ ሐቀት ከሊመቱ ረቢከ አለ ለዚነ ከፈሩ አነሁም አስሓቡ ናር ስለዚህ ወከዛሊክ ልክ እንዲሁ ባለፉት ህዝቦች ላይ እንደተረጋገጠች ሁሉ ሐቀት ከሊመቱ ረቢከ የጌታ ቃል ተረጋገጠች አለ ለዚነ ከፈሩ በእነኛ በካዱት ሰዎች ላይ ምን ሊሆኑ አንሃቡናሪ እነርሱ የእሳት ጓዶች ናቸው ማለት ተረጋገጠ ይችላል። የምትቀጥለውን አያ ጠይቃችኋለሁ። አለዚነ ያሕሚሉነ አልአርሸ እነኛ የአላህን አርሽ ዙፋን የሚሸከሙ አልአርሽ በአማርኛ ስንመልሰው ዙፋን ነው የሚባለው። አልአርሽ ሉጋተን ሁወ ሰሪር አርሽ ይባላል። አራህማን አላህ ጀለ ወዓላ ከሱ ክብርና ልዕልና ጋር የሚሄድ ከሱ ክብርና ልዕልና ጋር የሚሄድ አርሽ አለው አላህ ፈላሁ ላ ያሕታጁ ኢላ ሸይ አላህ ወደ ፍጡራን አይፈልግም አላህ ራሱን በገለጸበት መንገድ ግን እንገልጸዋለን። እንዴት ነው እንዴት አይነት ነው ብለን ሳንገባ ያየው ስለሌለ አላህ ለራሱ ያጸደቀውን ግን እናጸድቃለን። ሀዚህ የልአቂዳ አሰሊማ ሰላማዊ የሆነች እምነት ማለት ይቺ ነች። ኑስቢቱ ሊላሂ ሲፋትን አስበተሁ ሊነፍሲሂ አላህ ለራሱ ያጸደቀውን ባህሪ እናጸድቃለን ላንንክር ስለዚህ የአላህን ስብሓን ወተዓላ ባህሪያት ትርጉማቸውን ሳንለውጥ እንዴታውን ሳንገልጽ አላህ ራሱ በገለጸው መልኩ እናሳልፈዋለን ኑምዲሃ የምዷ ማለት አጽድቆ ማሳለፍ አላህ አርሽ አለው ላ ያሕታጁ ኢለል መክሉቃት ወደ ፍጡራን አይከጅልም አላህ ሐጃ የለውም ራሱን የገለጸበትን ባህሪውን እናጸድቃለን ስለዚህ አላህ ከሱ ክብርና ልዕልና ጋር የሚሄድ አርሽ አለው ይህንን አርሽ ተአቡደን አላህን ለመገዛት ተአቡድ ነው መላይኮች ስጁድ የሚያደርጓል በዚህ ፍጥረት ዓለም የተለያዩ ነገሮችን የሚያስተናብሩ አሉ ወዲ ወዲያ ሲሄዱ ስራቸው ሁሉ ተአቡድ ነው አላህን ማምለክ ነው የመላእክቶች ስራ ሁሉ አላህን መገዛት ማምለክ ነው ታዛዥነትን መግለጫ ነው ስለዚህ አላህ አርሽን በመሸከም የመደባቸው አሉ ሚን ገይሪ ሐጀትን ኢለይህም አላህ ወደ እነሱ የማይፈልግ ከነርሱ ሐጃ የሌለው ሲሆን وهو الغني الذين يحملون العرش እነኛ አርሽን የሚሸከሙ መላእክት ወመን ሐውለሁ እጠይቃቸዋለሁ ወመን ሐውለሁ በእርሱም ዙሪያ ያሉ በአርሽ ዙሪያ ያሉ መላእክት ዩሰቢሑና ቢሐምድ ረቢህም ጌታቸውን ከማመስገን ጋር ያጠራሉ። ዩሰቢሑነ ቢሐምድ ረቢህም ጌታቸውን ከማመስገን ጋር ያጠራሉ። ወዩእሚኑነ ብሂ በርሱም ያምናሉ። ያግፊሩነ ምህረትን ይጠይቃሉ። ሊለዚነ አመኑ ለነኛ ላመኑት ምህረትን ይጠይቃሉ። ከሰዎችም ከጅኖችም ሊለዚነ አመኑ ነው ያለው ሙጥለቅ من بلو من بلو ربنا جيتا سنوي وسعت كل شيء وسعت كل شيء رحمة وعلمة جيتا سنوي وسعت كل شيء رحمة وعلمة كل النجر كأزنت بكلنا كأوكت بكل يعطب بكنا كل النجر رحمة وعلما من عفوا تمييز البلد تمييز البلد وسعت كل شيء رحمة وعلما كأذنة بكلنا كأوكة بكل كل النجر يا كببكنا كل شيء كل النجر يا كببكنا سنزهي فاغفر للذين تابوا لنا ودعمت لتملفت ምህረት አድርግ ወተበዑ ሰቢለክ ያንተንም መንገድ ለተከተሉት ወተበዑ ሰቢለክ ያንተንም መንገድ ለተከተሉት ወቅህም አዛበል ጀሒም የእሳቲቱንም ቅጣት ጠብቃቸው ወቅህም ጠብቃቸው አትርፋቸው ወቅህም አዛበል ጀሒም الذين يحملون العرش النية عرش يمشكم ملعك ومن حوله بزرعو يعلوتن بعرش زرع ملعك يسبحون بحمد ربهم قتاشون كما مسكنغا يتفتر ويؤمنون به بس يامنان ويستغفرون للذين آمنوا ለነኛ ላመኑትም ምህረት ይጠይቃሉ ረበና ብለው ማለት ነው ቃኢሊነ ያ ረበና ብለው ጌታችን ወይ ወሲዕተ ኩለ ሸይእ ረሕመተን ወዕልማ እዚህ ላይ ትኩረት ረሕመተን ወዕልማ ተምይዝ ይባላል ከእዝነት በኩልና ከእውቀት በኩል ሁሉን ነገር ያካበብከ ፈግፊር ሊለዚነ ታቡ ለነኛ ወደ አንተ መንገድ ለተመለሱት ምህረትን አደረግ ወተበኡ ሰቢለክ ከዚያንም ያንተን መንገድ ለተከተሉት ከወንጀል ተመልሰው ያን ከዚያን ማለት ነው ዋው አጥፍ ነው አጥፍ አጥፊት ወተበኡ ሰቢለክ ያንተንም መንገድ ለተከተሉት ምህረት አድርግ ወቅህም አዛበል ጀሂም የእሳቲቱንም አዛብ አዛብ ቅጣት ነው የእሳቲቱ ጠብቃቸው ሁለት ማለት ነው ረበና ጌታችን ሆይ ወአድኺልሁም አስገባቸውም ጀናት አድኒን ጀናት አድኒን የዘላለም የአትክልት ስፍራዎችን ጀናቱ አድን ይባላል የዘላለም የአትክልት ስፍራዎችን አስገባቸው አለቲ ወአተሁን ማለት ነው ወአተሁም ቃል ገባህላቸውን ወአተሁም ቃል ገባህላቸውን ወአተሁም ቃል ገባህላቸውን ጀነት አስገባቸው እነርሱን ብቻ ወመን ሰላሐ ሚን አባኢህም ከአባቶቻቸውም የበጁትን ከአባቶቻቸውም የበጁት የበጁት ይሄ ነገር በጀ ይባላል ጥሩ ሆነ ማለት ነው። ሰላሐ ወመን ሰላሐ ሚን አባኢህም ከአባቶቻቸውም የበጁትን ስራቸው ያማረውን ወአዝዋጅህም ከባለቤቶቻቸውም አዝዋጅ ማለት ወይ ሴቶች ከሆኑ ደግሞ ባሎች ማለት ወዙርያትህም ከዝርያዎቻቸው ከትውልዶቻቸውም እንደዚሁ አስገባ ኢነከ አንተ ልዓዚዙ ልሐኪም እነሆ አንተ አልዓዚዙ አሸናፊውና አልሐኪሙ ጥበበኛው ነህ ጌታችን ሆይ ብለው ይለምኑታል። ወቂሂሙ ሰይአት ክፉ ነገሮች ሰይአት ይባላሉ። ያ ማለት ድንጋጤ ክፉ ነገር ነው። በሙቀት መቃጠል ክፉ ነገር ነው። ብዙ ተቆጥረው የማይዘለቁ ፈዛአት አለ እና ወቅህ ሰይአት ክፉ ነገሮችን ጠብቃቸው ይቂያ ማለት የሚከሰቱ ስለሆነ ነው السيئات ومن تق السيئات يومئذ يومئذ በዛን ዕለት በፍርዱ ዕለት ወመን ተቂ ሰይአት የውመ ኢዝን በዛን ዕለት ከክፉ ነገሮች የጠበቅከው ሰው ፈቀድ ረሒምተሁ በእርግጥ ታረከው በእርግጥ አዘንክለት ማለት ነው። ወዛሊከ ሁወ አልፈውዙ አልዓዚም ያ እርሱ አልፈውዙ አልዓዚም ታላቁ ስኬት ታላቁ ደስታ ነው ያ ረበል ዓለሚን اللهم اجعلنا ممن يفوز الفوز العظيم اللهم اجعلنا ممن يفوز الفوز العظيم اللهم اجعلنا ممن يفوز الفوز العظيم وذلك هو الفوز العظيم يا رسول ታላቁ ታላቁ ደስታ ነው ይላል خيرا بسم الله الرحمن الرحيم الحمد لله والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن اقتفى أثرهم بإحسان إلى يوم الدين أما بعد فالسلام عليكم ورحمة الله وبركاته أحبتي آيات قطر አስር እስከ አስራ ስድስት ድረስ እናያለን በሁለተኛው ክፍል ብዬ ነበረ أعوذ بالله من الشيطان الرجيم إن الذين كفروا ينادون لمقت الله أكبر من مقتكم أنفسكم إذ تدعون إلى الإيمان فتكفرون قالوا ربنا أمتنا سنتين وأحييتنا سنتين فاعترفنا بذنوبنا فهل إلى خروج من سبيل ذلكم بأنه إذا دعي الله وحده كفرتم إذا دعي الله وحده كفرتم وإن يشرك به تؤمنوا فالحكم لله العلي الكبير هو الذي يريكم آياته وينزل لكم من السماء رزقا وما يتذكر إلا من يريد فادعوا الله مخلصين له الدين ولو كره الكافرون رفيع الدرجات ذو العرش يلقي الروح من أمره على من يشاء من عباده لينذر يوم التلاق يوم هم بارزون لا يخفى على الله منهم شيء لمن الملك اليوم لله الواحد القهار የመጨረሻውን ቃል ሲቀራ ነው ድምፁ የጠፋው إن الذين كفروا ينادون لمقت الله لمقت الله أكبر من مقتكم أنفسكم إذ تدعون إلى الإيمان فتكفرون በመጀመሪያ ደረጃ ከሃዲያን የቂያ ማለት ራሳቸውን ይጠላሉ ሰው ህይወቱ የሚያስደስት ሲሆን ራሱን ይወዳል። ህይወቱ የከፋ ሲሆን በተለይ ክፋቱ የጥፋቱ ውጤት ሲሆን ራሱን ይጠላል። ምን ነው ባልተፈጠርኩ ሰው ሆኜ ባልተገኘው እያለ ራሱን ይጠላል፣ መኖርን ይጠላል። አሁን ሁለት ጥላቻ አለ። አንደኛ አላህ ከሃዲያንን የሚጠላው ጥላቻ አለ። ሁለተኛ ከሃዲያን ራሳቸውን የሚጠሉት ጥላቻ አለ። ሁለቱ ሲወዳደሩ ከሃዲያን ወደ እምነት ሲጠሩ ከእምነት ሲያፈገፍጉ እንደውም ሐቅን ሲዋጉ በዚያ ጊዜ አላህ ይጠላቸዋል። የቂያማ ማለት ደግሞ የስራቸውን ውጤት ሲያገኙ ራሳቸውን ይጠላሉ። ሁለቱ ጥላቻ ሲወዳደር አላህ እነርሱ እውነት ወደ እነሱ መጥቶ እውነትን ባለመቀበላቸውና በእምነት ፋንታ ክህደትን በተኩ ጊዜ አላህ እነሱን የጠላው ጥላቻ ሁለቱ ሲወዳደሩ ይሄ ይበልጣል እና የቂያ ማለት ራሳችንን ጠላን ብለው ሲሉ እነለዚና ከፈሩ እነኛ የካዱ ሰዎች ዩናደውነ ይጠራሉ ይጠራሉ ጥሪ ይደርሳቸዋል ማለት ናዳ ተጣራ ነው ዩናደውነ ይጠራሉ ለመቅቱላሂ አክበሩ ሚን መቅቲኩም አንፉሰኩም لمقت الله የአላህ ጥላቻ እናንተን ማለት አክበሩ ሚመቅቲኩም አንፉሰኩም ዛሬ እናንተ ራሳችሁን ከምትጠሉት በላይ ነበረ ምንጊዜ ጊዜ إذ تدعون إلى الإيمان። እናንተ ወደ እምነት ትጠሩ በነበረ ጊዜና فتكفرون በካዳት ወደ እምነት ኢዝ ቱድዓውነ ኢለል ኢማኒ ፈተክፍሩን ነብያት ተልከው ወደ እምነት ሲጠሯቸው ሰዎች ወደ እምነት ሲጠሯቸው እነሱ ካዱ ያን ጊዜ አላህ ጠላቸው አላህ ከሃዲያንን አፈንጋጮችን ይጠላል መቅታል ቃሉ ይላሉ ረበና ጌታችን ወይ አመተነ ስነተይኒ ወአሕየይተነ ስነተይኒ ስነተይን ስነተይን ሁለት ሁለቴ ማለት ነው አሞትከ አማርኛ ነው። አሞተ ማለት አማርኛ ነው። አሞትከን ከመፈጠር በፊት ያለውን የፍቶት ጠብታ እንደ ሞት ቆጥሮት ነው። ሉገተን የሌለ ነገር ወይ ደካማ የሆነ ነገር ሙት ነው የሚባለው፣ መይት ይባላል። ደካማ ነገር። ስለዚህ ሚማ ኢመሂን ይላል አላህ ደካማ ከሆነ ውሃ ረበና ጌታችን ሆይ አመተና ማለት አሞትከን ኢስነተይኒ ሁለት ጊዜ አሞትከን አንደኛ በእኛ ውስጥ ህይወት ከመዘራት ማህፀን ውስጥ ገብተን ህይወት የሚባለው ከሱ በፊት አንድ ሞት ነበረ። አንድ ደካማ ከሆነ ነገር መፈጠራቸው ነው። ኢማት አንድ ኢማት አይቆጠሩት። ስለዚህ እሱ አንድ አንድ ሞት ተብሎ ከዛ በኋላ ከእናት ወደ ህያው ሆኖ መውጣት አንድ ህይወት ከዛን ሰዎች ሁሉ የሚያውቁትን ሞት መሞት ደግሞ ቆይቶ ዱንያ ላይ ሁለተኛ ሞት የቂያ ማለት ደግሞ ከሞት በኋላ መቀጠል ሁለተኛ ህይወት ስለዚህ ሁለት ያሞት ቀን ሁለት አኖር ቀን ሁለት የቀሰቀስከን ሁለት ህያው አደረከን አመትከነ ስነተይኒ ሁለቴ አሞትከን ወአህየይተና ሕያው አደረከን ኢስነተይኒ ሁለት ጊዜ ፈአተረፍና ቢዙኑቢና ከዚህ ሁሉ ቆይታ በኋላ فاعترفنا ተናዘዝን አመንን ተረፈ ማለት confess ማለት መናዘዝ ማመን بذنوبنا በወንጀሎቻችን ተናዘዝን አመንን فهل إلى خروج من سبيل فهل إلى خروج من سبيل فهل إلى خروج ወደ መውጣ ኩሩጅ መውጣ ነው ምን ሰቢል መንገድ አለን ከዚህ ቅጣት መውጣ መንገድ አለን ይላሉ ያአላህ ስለዚህ ይሄ እንዳይባል ነው አላህ አስቀድሞ ነብያትን የላከው አስቀድሞ መመሪያ የሆኑ መጽሐፎችን ያወረደው አላህ ጀለ ወዓላ ዛሊኩም ይባላሉ ይሃችሁ ዛሊኩም ይሃችሁ ለዚህ ቅጣት የተዳረጋችሁት ቢአነሁ እንዲህ በመሆኑ ነው ምን ኢዛ ዱዕየ አላሁ ወሕደሁ አላህ በብቸኝነት ሲጠራ ወሕደሁ አላህ በብቸኝነት ሲጠራ ብቸኛው አምላክ ነው ብቸኛው ጌታ ነው ሲባል ከፈርቱም እናንተ ካዳችሁ ወይም ይሽረክ ቢሂ በሱ ደግሞ ሲጋራ መላእክት ሲዳበሉ ወይ ጻድቃን ሲዳበሉ ወይ ወልድ ገብረ መንፈስ ማን ነው ወልድ መንፈስ ቅዱስ ሲባል ተፋደር ሲሳን ዘሆሊ ስፕሪት ይህም ሽርክ ነው ስለዚህ ወይም ይሽረክ ቢሂ በሱ ደግሞ ሲጋራ ሌሎች የእሱን አምላክነት ሲካፈሉ እናንተ ስትሰጧቸው ቱሚኑ ታምናላችሁ። ስለዚህ ዛሬ ግን እነኛ ሰዎች የአላህን የአምላክነት ባህሪ ቆርሰው የሰጧቸው አምላክ ሆነው ፈራጃ የሆኑ ይሄ ነው። ስለዚህ እና አላህ ላ የግፊሩ አን ዩሽረከ ቢሂ አላህ ደግሞ እስላም ያጀማ ዛሊኩም ሊሃቸው ይዘላህ ብቻውን በብቸኝነት ሲለመን ሲጠራ ከፈርቱም እናንተ ካዳችሁ ወይ ይሽረክ ብሂ በሱ ደግሞ ሲጋራ ሌሎች የሱን አምላክነት ቆርሰው ለሌሎች ሲሰጡ እናንተም ተከትላችሁ ቱሚኑ ታምኑ ነበረ አመናችሁ የአላህን አምላክነት ቆርሳችሁ ለሌሎች ሰጣችሁ ዛሬ ግን እነኛ የአላህን አምላክነት ቆርሳችሁ የሰጣችኋቸው ፈራጆች አይደሉም። ምንዳንም ከፋዮች አይደሉም። ቀጪዎችም አይደሉም። ፈልሑክሙ ፍርድ ሊላሂ ለአላህ ነው። አልዓልይ አልዓልይ አለ የላቀ አለይ ማለት የላቀ ለሆነው አልከቢር ታላቅ ለሆነው ለአላህ ነው ዛሬ ፍርድ هو الذي እሱ ነው አላህ ዩሪኩም የሚያሳያችሁ አሪሂ ተአምራቱን ሰኑሪህም አያቲና ፊል አፋቅ አሳልፈናል። በአድማሶች ተአምራታችንን እናሳያቸዋለን ይላል አላህ። ሁወ ለዚ ዩሪኩም አያቲሂ እሱ ተአምራቱን ያሳያችኋል። ወዩነዚሉ ለኩም ሚነ ሰማኢ ሪዝቃ ከሰማይም ሲሳይን ያወርድላችኋል፣ ዝናብን ማለት ነው። ወማ የተዘከሩ ታዲያ የሚመከር የሚገሰጽ የለም ኢላ መን የሚመለስ እንጂ ልቡ ወደ አላህ የሚመለስ ወደ አላህ የሚንጠለቀል እንጂ የሚገሰጽ የለም ይላል ፈድዑ አላህን ለምኑ አላህን ተጣሩ አላህን ኡድዑ ማለት ለምኑ ነው فدعوا الله الله نمنا الله أنت تقاروا الله الله بلو مخلصين له الدين حيمانة لرسو ياك الرشو هناك ولو كره الكافرون كهاديوش بيت ألوم ولو كره الكافرون كهاديان بيت ألوم كهاديان بيت ألوم بيت ألوم كرهه ቢጠሉም ባይወዱም ማለት እናንተ ግን ፈድዑላህ ሙኽሊሲነ ለሁዲን ሃይማኖትን ለርሱ ብቻ ያጠራችሁ ሆናችሁ አላህን ለምኑ። ረፊዑ ደረጃት ፈዒል ቢማዕና ፋኢል እሱ ደረጃዎችን ከፍ አድራጊ ነው። ረፊዑ ደረጃት ደረጃዎችን ከፍ አድራጊ ነው። ለሰዎች ለታዘዙት ደረጃዎችን ይሰጣል ማለት ነው። فعيل بمعنى فاعل رفيع بمعنى رافع ረፊዑ ደረጃት አሊም ቢማና አሊ ደረጃዎችን ከፍ አድራጊ ነው ዙል አርሽ የአርሹም ባለቤት ነው የዙፋኑ ባለቤት ነው ዩልቂ ሩሃ ሩህ የተባለው እዚህ ላይ ወህይ ነው መለኮታዊ መልእክት ነው ዩልቂ መለኮታዊ መልእክትን ያወርዳል ሚን አምርሂ ቢአምርሂ በሱ ፈቃድ ያወርዳል አላ መን የሻኡ ሚን ዒባዲህ ከባሮቹ በሚፈልገው ላይ ያወርዳል አላህ ሊዩንዚረ ሊያስጠነቅቅ ሊያስፈራራ ዘንድ የውመተላቅ የግንኙነቱን እለት ይላል ሰዎች ከጌታቸው ጋር የሚገናኙበትን ፊቱ የሚቆሙ እለት የዙፋኑ ባልተቤት ነው። ዩልቅ ሩሃ ሩህን መለኮታዊ መልእክትን ያወርዳል። ሚን አምሪሂ ቢአምሪሂ በፈቃዱ አላ መን የሻኡ በሚፈልገው ላይ ምን አባዲ ከባሮቹ በሚፈልገው ባሪያ ላይ ያወርዳል ዝራ ሊያፈራራ ሊያስጠነቅቅ ዘንድ ያ የተላከው የው ተላቅ የግንኙነቱን እለት የመገናኛውን እለት መቼ ነው ይህ እለት የውመሁም እነርሱ ባሪዙን ለአላህ ግልጦች በሚሆኑበት እለት የሚሆኑበትን ዕለት ባሪዙን ግልጦች ሰው ሁሉ ልብስ ያልለበሰ ያልተጫማ ጫማ ያልተጫማ ሲሆን ያልተገረዘ ሆኖ ሁሉ ይቆማል አላህ ፊት ልብስ የላቸው ወአውረቷ አሉ አይሻ ረዲየላሁ ዐንሃ ሱብሃንአላህ ስለዚህ ወይኔ ፍረተ ገላዬ አለች አይሻ አለች ያኔ ሲደላ ነው ወንድ ሲደላው ነው ሴትን የሚመለከተው ሴትም ሲደላት ነው ወንድ የምትመለከተውና ውበቱን የምታደንቀው ቅንቅ ሲል በአማን ቀን ተረት የሚመስለው ነብር አይኑ ጠፍቶ ፍየል ስትመራው አንበሳ ተሰብሮ ጊደር ደግፋው ይባላል። አንበሳን ጊደር አደግፈውም መቼ ቢሰበርም ነብርንም እጁን ይዛ ፍየል አትመራውም። ስለሚፈላለጉ ችግር ሲሆን ግን አውሬዎች አንበሳም ጊደርን እያየ ነብርም ፍየልን እያየ አይበላ የቃ ማለት የሚሆነው እንደዛ ነው ወይ ዘልፈው ሁሹ ሁሽረት ይላል የዱር አራዊት በሙሉ ተሰብስቦ የሰው መኖሪያ ውስጥ ይታጎራሉ እየተያዩ መበላላት የሚባል የለም ሲበላ ነው ያን ጭንቅ ሲሆን አይሆንም እና ሰዎች ባህር ይዞናል፣ ግልጦች ይሆናሉ። አላህ ፊት ቋሚዎች፣ የማይደበቁ በአውላላ ሜዳ ላይ ላ የኽፋ አለላህ በአላህ ላይ አይደበቅም። ሚንሁም ከነርሱ ሸይኡን አንዳችን ነገር ዛሬም አይደበቅም። ግን ዛሬ ሰዎች የሚደበቁ ይመስላቸዋል። ዛሬም አይደበቅም ከአላህ የቂያ ማለትም አይደበቅም። ግን በሰዎች አስተሳሰብ ነው። ላ የኽፋ አለላህ ሚንሁም ሸይኡን ከነርሱ አንዳችን ነገር በአላህ ላይ አይደበቅም ይላል። ከዛን كما ورد في الحديث لمن الملك اليوم ብሎ አላህ ይጠራል። ወከዛ ዩናዲ ፊል ቅያመቲ ረቡና የቅያ ማለት አላህ እንዲህ ብሎ ይጠራል። لمن الملك اليوم ዛሬ ንግስና የማን ነው ይላል አላህ። አርባዒነ ዓመን ይላል አርባ ዓመት አቤት መላእክት የሚመለኩት ነብያት የተመለኩት ኦዘይር ኢየሱስ የተመለኩት መላእክት ገብርኤል ሚካኤል ድረሱልኝ አትርፉኝ የተባሉት በምስራቅም በምዕራብም አ ናቸው የተባሉት ቡድሃ ነው ፈራጁ አንዋሪ ሰው ሁሉ ቁጥር ስፍር የሌላቸው ሙሽሪኮችም ላትመናጡ እዛ የሚሉት ሁበል የሚሉት አይ ግን ሰው መላእክት ሳለህ የት አለ ያንተ ስለዚህ ንግግር የሚናገር የለም ትንፍሽ የሚል ፍርሃቱ ጣይ ጸጥራይ ይላል ሊመኒል ሙልኩል የውም ስለዚህ የማን ነው ዛሬ ንግስና ብሎ አላህ ይጠይቃል ለመናገር እንኳ አይደፍሩም። የሌላው ሌላ ነገር እኔ ነኝ ሌላ ነገር ስንት ነገስታት አልፈዋል። ፈርዖን አነ ረብኩም ልአላ የበላዩ ጌታችሁ እኔ ነኝ ብሏል። ስለዚህ ቁርአን በሐዲስ ይበራራል። መናፊ ጠፋል። አላህ ሊላህ ለአላህ ነው ይላል። አልዋሂድ ብቸኛ ለሆነው አልቀሃር ኃይለኛ አሸናፊ ለሆነው ቀሃር ማለት አሸናፊ ነው በኃይል የሚያሸንፍ ለአላህ ብቸኛ ጌታ ለሆነው አልቀሃር ኃይለኛ አሸናፊ ለሆነው ነው ይላል መርሐበን አሕበቲ እዚህ ላይ ነው የምናቆመው ዛሬ ከረሽን ኩፍረ ወልፉቃ ወልአስያነ ወጀዐልና ሚን ራሽዲን اللهم قرب إلينا كل أبعد عنا كل شر يا ذا الجلال والإكرام اللهم أخرجنا بكتابك من الظلمات إلى النور اللهم وفقنا تلاوته آناء الليل وأطراف النهار على الوجه الذي يرضيك عنا اللهم اجعلنا ممن يحلل حلاله وممن يحرم حرامه اللهم اجعل القرآن حجة لنا ولا تجعله حجة علينا اللهم اصلحنا وافتح شأننا اللهم اصلحنا وافتح شأننا يا ذا الكرام اللهم انصر المستضعفين في مشارق الأرض ومغاربها اللهم انصر المسلمين في مشارق الأرض ومغاربها اللهم انصر إخواننا المظلومين في برما اللهم انصر إخواننا المظلومين في برما اللهم انصر إخواننا المسجونين اللهم فك أسرهم اللهم ألهمهم الصبر اللهم ثبتهم على الحق اللهم أنجهم يا ذا الجلال والإكرام اللهم نجهم من عذاب الظالمين يا رب العالمين يا حي يا قيوم اللهم ألهمهم الصبر وثبتهم على الحق وأجزل لهم الأجر يا حي يا قيوم يا سميع الدعاء اللهم اجمعنا في دار كرامتك في جناتك جنات النعيم اللهم أحينا مسلمين وتوفنا مسلمين وألحقنا بالصالحين اللهم صل وسلم وبارك على محمد وعلى آله وصحبه وآخر دعوانا الحمد لله رب العالمين والسلام عليكم ورحمة الله وبركاته